الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم ابن يسار قال كان فلان يطيل الأوليين من الظهر ويخفف العصر سليمان بن يسار قال كان فلان يطيل الأوليين من من الظهر ከዙህርና የዙህርን የመጀመሪያዎችን ሁለት ረካዎች ያስረዝም ነበር። ወይፈስፉ العصر የአስርን ደግሞ ሁለቱን የመጀመሪያዎችን ትንሽ ቀለል ያደርጋቸው ነበር። ወይቅረኡ ፊ المغرب بقصار المفصل ቀርተነዋል ይሄን وعن جبير بن مطعم رضي الله تعالى عنه قال سمعت رسول الله صلى الله عليه وسلم نبينا عليه الصلاة والسلام ሰምቻቸዋለሁ እያለ ነው ጁበይር እብን ሙጥዒም يقرأ في المغرب مغرب ላይ ሲያነቡ ሲቀሩ ቢጦር ወጦሪ ወኪታብ መስጦር ያለውን ረብ መንሹር ይህንን ሲቀሩ ነብዩን አለይሂ ሰላቱ ወሰላም ሰምቻቸዋለሁ ይላል። ሐዲሱ ሙተፈቅ ዐለይሂ ሐዲሱ ሙተፈቅ ዐለይህ ነው። ጁበይር ብን ሙጥዒም ይህን የሰማበት በድር ላይ ከተማረኩት አንዱ ነበር። በድር ላይ ከተማረኩት የቁረይሽ ወይንም የሙሽሪኮቹ ምርኮኞች አንዱ ነበር። እስር ቤት ውስጥ እያለን ይህን የሰማው ነቢዩ ዓለይሂ ሰላቱ ወሰላም ወጡሪን ሲቀሩ መግሪብ ላይ ሰማኋቸው አለ። እስር ቤት ውስጥ እያለ ነው እና أم خلقوا من غير شيء أم هم الخالقون የሚለው ላይ ሲደርሱ ይችን አያ ወጡር ሲቀሩ ማለት ነው كاد كاد قلبي أن يطير ልቤ ሊበር ደረሰ ይላል። ለምን ይሄ ቁርአን አያ አም ኹሊቁ ሚን ገይሪ ሸይኢን አም ሁም ልኻሊቁን ያለምንም ፈጣሪ ተገኙ ወይስ ራሳቸውን ራሳቸው አስገኙ የሚለውን ሲሰማ እውነት اعتبار ገባው ተሰማው። እዛው ሙሽሪክ እያለ ማለት ነው፣ እስር ቤት እያለ ልቤ ሊበር ደረሰ ይላል። ከዛም በኋላ ነው እስተቀረል ኢስላሙ ከቀልቢ ጁበይር ከዛም በኋላ እስላምን ተቀበለ። ከዚህ የሚረዱት ነገር አለ ዑለማው ተሐሙል አልዕልምና አዳ አልዕልም ይለያያል። አንድ ሰው ይሄ ሰው ሙሽሪክ በሆነበት ጊዜ የነበረውን ያገኘውን እውቀት እስላምን በተቀበለ ሰዓት አደረሰው። ተሐሙል አልዕልም ላይ ችግር የለም። አዳ አልዕልም ላይ ግን የግድ ያስፈልጋል። እንትን አድልነቱ ፋሲቅ አለመሆኑ ሙስሊም መሆኑ የግድ ያስፈልጋል እና እስላም ሆኖ ነው የተናገረው። ለማንኛውም እስላምን ከተቀበለ በኋላ ነው የተናገረው። ከዚህ የምንረዳው ምንድነው የቀረኡ ፊል መግሪብ ቢጡሪ ወጡሪ ወኪታብ መስጡሪ ነብዩ አለይሂ ሰላቱ ወሰለም ቀርተው መግሪብን አስገድደዋል ከተባለ ጧለል ሙፈሰል ይቀራል ማለት ነው። የግድ መግሪብ ላይ ነቁል ሆላሃል ወይንም ጧለ ሙፈሰል የሚባሉት አይደሉም። እነዚህ ብቻ አይደሉም። ጧለ ሙፈሰልም ይቀራል። እንደውም ጧለ ሙፈሰል ብቻ አይደለም። ሙፈሰል የሚባሉት ከሱረቱል ሁጁራት እስከ መጨረሻ ድረስ ነው አይደለም? ጧለ ሙፈሰል ደግሞ ከምን እስከ ምንድን አለራጅህ ማለት ነው። የተለያየ ኢዕትባር አለ። የተለያየ አሻራ ራሱ አለ። ይለያያል። ወላኪን አለ ራጅዕ ከምን እስከ ምን አልኳችሁ? ዋለ ሙፈሰል እ ከሁጁራት እስከ ሱረቱ ነበ ከሱረቱ ነበ እስከ ወضሐ ድረስ ምንድነው ወሰጥ አይደል? ከዛ እስከ መጨረሻ ድረስ ደግሞ ቂሷረ ሙፈሰል ካለ መግሪብ ላይ የሚሰገደው ማለት ነው። የግድ መግሪብ ላይ ቁል ወላሂ ወይንም ደግሞ ወይሉል ሊኩል እነዚህ ብቻ መቀራት የለባቸውም። አንዳንድ ጊዜ ጠዋለ ሙፈሰል ላይ አልፈው ይቀራሉ። ይህ ወጡሪ ከሱረቱል ሁጅራት በታች ነው የሚገኘው። ይሄ ብቻ አይደለም። ነብዩ አለይሂ ሰላቱ ወሰላም መግሪብ ላይ ሱረቱል አዕራፍንም ቀርተዋል፣ ወሷፋትንም ቀርተዋል፣ ሱረቱ ዱኻንንም ቀርተዋል፣ ወልሙርሰላቲን ቀርተዋል። በጣም ብዙዎችን ቀርተዋል ነብዩ አለይሂ ሰላቱ ዋናው ግን دوام የሚያደርጉበት ነው። ላይኛው ላይ ያየ ነው። አቡ ሁረይራ ከዚህ ከሰውየው ኋላ ከሰገዱ በኋላ እውነት የነብዩን ሶላት አስመስሎ ያስሰገደው ይሄ ነው ማለታቸው። በ دوام ግን ነብዩ ሲቀሩ የነበረው አጫጭር ሱራን ነው ማለት ነው መግሪብ ላይ እንጂ ሁልጊዜ ማለት አይደለም። ከዚህ ነው የምንረዳው ማለት ነው። ሐዲሱ ሙተፈቅ ላይ ቡኻሪ ሙስሊም የዘገቡት ነው። وعن أبي هريرة رضي الله تعالى عنه قال ሶላቱ ላይ ስንመለከት طوال المفصل ምን ምን ላይ ነው የሚቀራው? ነው? ጧሎች ምን ላይ ነው የሚቀሩት? ሱብሂ ላይ ሱብሂ ላይ አያዎች ረዘም ማለት አለባቸው እናሳልፈ ነው። ዒሻ ላይ እና ዙሁር ላይ አሱር ላይ ደግሞ ወሰጥ ነው የሚቀራው መካከለኛው ከወዱሃ እስከ ሱረቱ ነበ እስከ ወዱሃ ድረስ ባለው መካከል ላይ ባለው ዙሁር አስርና ኢሻ ይቀራረባሉ። መግሪብ ላይ ደግሞ ቂሷረ ሙፈሰል ነው ጊዜ ከወዱሃ በታች ያሉ ናቸው የሚቀሩ ብዛት ማለት ነው እንጂ ነብዩ ከዛም በላይ ቀርተዋል። ምን ነው የምታደርገው ኢንሻአላህ وعن ابي هريره رضي الله تعالى عنه قال كان رسول الله صلى الله عليه وسلم ነብዩ አለይሂ ሰላቱ ወሰላም ነበሩ በባህሪያቸው የቅረኡ ይቀሩ ነበር ፊ ሶላተል ፈጅር ሶላተል ፈጅር ላይ ይቀሩ ነበር የውሙል ጁሙዓ የውመል ጁሙዓ ሶላተል ፈጅር ላይ ሱብሂ ላይ ይቀሩ ነበር። الم تنزيل السجدة መጀመሪያው ረካዓ ላይ وهل أتى على الإنسان حين من الدهر لم يكن شيئا مذكورا ሁለተኛው ላይ ሐዲሱ ሙተፈቅ አለይህ ካነ ካለ የነብዩ ባህሪያቸው ነበር። ጁሙዓ ጁሙዓ ሁል ጊዜ የሚቀሩ ነበር። ወላኪን አንዳንድ ጊዜ ሱራ መቀየር አለብን ይላሉ ዑለማዎች። ለምን ለአን ልዓም ከኋላ የሚከተሉት ተራ ሰዎች ይሄ እንጂ የማይበቃ ይመስላቸዋል ጁሙዓ ጁሙዓ ሱብሂ ሶላት ላይ በመጀመሪያው ረካዓ ላይ አልኢስላምን አስተጅዳ ይቀራል። በሁለተኛው ረካዓ ላይ ደግሞ የጁሙአ ቀን ሱብሂ ማለት ነው። ምን ይቀራል? በሁለተኛው ላይ ሀላአተ አለል ኢንሳን ማለት ነው። እሱ ይቀራል። ካነ ካለ የነብዩ ባህሪያቸው ብዛት ደዋም ያደርጉ ነበር። በዚህ ላይ አቀራረብ እንደዛ ነበር። ከዚህ ውጭ መቅራት አይቻልም ይቻላል። አንዳንድ ጊዜ ምን ያደርጋሉ? ይህንን ለመጠበቅ ከእንትኖች ውስጥ ኢማሞች ሲያሰግዱ ከሱረቱ ሲጅዳ የተወሰነ አንድ አራት ሀያ መጀመሪያው ረካ ላይ ካልአታ አለ ኢንሳኒ ደግሞ የተወሰነች ከንትን ላይ እንደዚህ የተነሳው ነው ብዙ ማድረጉ ተነሳው ነው የሚለው እስከዚህም ድረስ ባሄድ ወይ ሁሉንም መቅራት እና ደግሞ የግድ جواب መኖር አለበት አይባልም። ችግር የለም ሌላ ሱራን መቀየር ይቻላል። ተባተናል يقرأ ይቀሩ ነበር في صلاة الفجر صلاة الصبح ላይ يوم الجمعة የጁሙዓ ቀን ሱብሒ الم تنزيل السجدة وهل أتى على الإنسان ሁለተኛው ረካ ላይ ሐዲሱ متفق عليه ነው። وللطبراني ለሸይኹ ጠበራኒ من حديث ابن مسعود رضي الله تعالى عنه يديم ذلك ይህን ያዘወትሩ ነበር። يديم ذلك ይህን ያዘወትሩ ነበር። يديم ذلك ያዘወትሩ ነበር የሚለው ቃል ባይመጣም እንኳ كان ከሚለው ላይ እናገኛለን። كان ነብዩ በባህሪያቸው ነበሩ ማለት ነው። በባህሪ ነበሩ ካለ ደግሞ ይዘወትራል። ቀጣይነት ነበረ ይህ ድርጊታቸው ማለት ነው። ይዲሙ ዛሊክ ደግሞ በጣም በያን ያደረገልን ይዲሙ ዛሊክ ከሚለው ላይ لا يجوز غير هذه السورة ወይንም إلا سورتين እነዚህ ሁለቱ ሱራዎች እንጂ አይቻልም የሚል ድምዳሜ ላይ አንደርስም። يديم ذلك ነብዩ ያዘወትሩ ነበር። አሁንም የሚያዘወትርን ሰው መቃወም አያስፈልግም። በዛው ላይ ይቀጥል። ጁሙዓ ጁሙዓ ሱብሂ ላይ መጀመሪያው ረካ الم السجدة ሁለተኛው ረካ ላይ هل أتى على الإنسان ይሄ ቢቀራ የነብዩ ሁልጊዜ ሲያደርጉት የነበረው ነው እናድርገዋለን። ሌላ ግን ቢቀየር ይቻላል፣ ችግር የለም። يديم ذلك ይህን ያዘወትሩ ነበር የሚለውን ግልጽ አድርጎታል ሸይኹ ጦበራኒ። ወአን ሁዘይፈተ ረዲየላሁ ተዓላ قال ቃል من يلالو ይላሉ مع النبي صلى ሰለላሁ عليه ወሰለም ከአላህ መላክተኛ ጋር ሰግጃለሁ ይላሉ። ሁዘይፈቱ እብኑ የማን ሳሒቡ ሲሪ ረሱልላህ ሰለላሁ ዐለይሂ ወሰለም የረሱሉ የቅርብ ሚስጥረኛ ናቸው። ለነ አቡበክር፣ ለነ ዑመር፣ ለነ ዑስማን፣ ለነ አሊ ያልተነገረ ሚስጥር ለማን ተነግሯል? ለሁዘይፈቱ እብኑ የማን ተነግሯቸዋል። እያንዳንዱ ሶሐባ ነብዩ ጋር የራሱ የሆነ መዝያ መለያ አለው። ይሄ አሚኑ ሀዲሂል ኡማ ናቸው። በጣም ታማኝ ናቸው። እንደውም ዑመር ብን አልኸጣብ ሁለተኛው ኸሊፋ ሁዘይፋን ሂዶ ይጠይቅ ነበር። ምን ይላቸው ነበር? ያ ሁዘይፋ አዕደኒ ረሱሉላህ ሰለላሁ ዐለይሂ ወሰለም ሙናፊቂን ነብዩ ከሙናፊቆች ይቆጥረውኛል ለአንተ ብዙ የሙናፊቆችን ስም ከሁለት መቶ እስከ ሶስት መቶ አካባቢ የሙናፊቅ ስም ነግረዋቸዋል። እከሌን ከሚሰግዱት እኮ ነው አብረው እዚህ ጀማዓ ውስጥ ካለ እከሌ ሙናፊቅ ነው፣ እከሌ ሙናፊቅ ነው፣ እከሌ ሙናፊቅ ነው፣ እከሌ ሙናፊቅ ነው በስም ዝርዝር ነግረውታል። ለሁዘይፋ ሁዘይፋ ይችን ይዞ ነበር የተቀመጠው። ምን ያክል እንዳመኑት ለአቡበክር ያልነገሩትን ለሁዘይፋ ነግረውታል። ከዚህ መዝየቱን እና ሁዘይፈቱ ብን ልየማን ሰለይቱ መዓ ነቢ ሰለላሁ ዐለይሂ ወሰለም ከረሱሉ ጋር ሰገድኩኝ አለ። ከማመረት ቢሂ አታልፍም አየቱን አንድ አየቱ ረሕማ እዝነትን የምትገልጽ አያ ስታልፍ ይላል ኢላ ወቀፈ ነብዩ ቆም ብለው እንደሃ እዛች ረሕማዋ አያትን ቆም ይሉና የስአሉ አላህን ረሕማ ይለምኑታል። አላህን ረሕማ ይለምኑታል። ፈገፈሩና ለህ اللهم اغفر لي ربنا اغفر لنا ولإخواننا الذين سبقونا የሚለው ላይ اللهم اغفر لي وارحمني ብለው ዱዓ ያደርጉ ነበር። ስለ ረሕማ የሚያወራም እንደዚህ ወረሕመቱ ረቢከ ኸይር ወልአያ ወላ አያቱ ዓዛብ የቅጣትም አያ አታልፍም ኢላ ተዐወተ ሚንሃ اللهم إني أعوذ بك اللهم إني أعوذ بك ይሉ ነበር ወለሁም ዓዛቡን ዐዚም ዓዛብ ዓዛቡን ዐዚም አዛቡን አሊም ይሄ ነገር ሲነሳ ስለ ቅጣት ስለ መቃብር ቅጣትና ስለ አዛብ ቅጣት ሲነሳ ምን ይላሉ? አላሁመ ኢኒ አዑዙ ቢክ የሚለውን ይሉ ነበር። አዑዙ ቢላህ ይሄም ይቻላል። ሱብሃነ ረቢየል አዕላ ሱብሃነላህ ይሄም ይላሉ። ተስቢህ አለበትም ላይ ሰቢሕ እስመ ረቢከል አዕላ ሱብሃነላህ ይሄም ይላሉ ነብዩ አለይሂ ሰላቱ ወሰላም ሰማመረት አላለፈችም አታልፍም ነበር ቢሂ በነብዩ አያቱ ረህማ አንዲት የእዝነት አንቀጽ ላይ ደርሰው አያልፏትም። እላ ወቀፈ ቆም ብለው ዐንደሃ እዚች አንቀጽ ዘንድ ይቆሙና የስአሉ ጌታቸውን ይጠይቃሉ። እዝነት ወላ አየቱ አዛብ የቅጣትም አያ አታልፍም። ኢላ ተዐወደ ሚንሃ አላህ አንተ ጠብቀኝ ቢሉ እንጂ ስለዚህ አዛቡን ዐዚም የሚል ኢማሙ ጽሑፍ ሲቀራ ከተሰማ ነው አለ ማለት ነው። እዚህ መካከል ላይ ዱዓ ይደረጋል። ሀዛ ሳቢቱ ምን ሰለላሁ ዐለይሂ ወሰለም አይሻም ራሱ ይዘግበችዋል። ሌሊት አይሻም ጋር ሲሰግድ ይሄን አድርገዋል። አይሻም የዘገበችው ሌላ ሐዲስ ነው። ሶስት ጊዜ አስተፍርላ ሶስት ጊዜውን ተው። እስትግፋር ግን እስትግፋርን የተመለከተ ተስቢሕን የተመለከተ ካለፈ ተስቢሕ አለ፣ ዱዓም አለ። ረበና اغفر ወይንም ደግሞ ወስተግፊሩሁ የሚል ከመጣ አላህም አለ ስብሓን ረቢል አላ አይባልም። ሀዲህ ዚያዳ ነው የሚመስለው ለሰው እንደውም ለሰው ጀህር ማድረግ ጥሩ አይደለም። ይህ ምን አልቁርአን ያስመስላል። ግን አለ በውስጥ ስላለ አንድ አያ ለአለሁ አንድ ነገር ደግሞ ምን አለ መሰላችሁ በጣም ጩኸት ባይኖርም ግን ነብዩን አለይሂ ሰላቱ ወሰላም ሰምቷቸዋል። ሰምቷቸውን የነገረናል ነብዩ ሲሉ ጀህር አናድርገው በጣም ጀራ ይደረግ ወላኪን አጎናቸው ሆኖ ስለነበረ ሲሰግድ የነበረው ሰምቷቸዋል ነቢዩን አለይሂ ሰላቱ ወሰላም። አንዳንድ ጊዜ ፋቲሃ እንድናሰሙ ልናሰማም እንችላለን ለተዕሊም ሰዎች እ አዎ ዋጅብም ሱናም ላይ ይሄዳል። ምክንያቱም እንገየ እንትን ቀይድ የሚቀይደው ነገር የለም። ፈርድም ላይ ይሄዳል። ሙቀይድ የሆነ ነገር የለም የሚለው ማለት ላተኩኑ ቀይደን ሐቂቅየን አው ሰሂሃን ነው የሚሉት ቀይድ ነው እሱ ብዙዎች ሱና ላይ ነው ና ሱና ላይ ነው እቤት ውስጥ ሲሰግዱ ነው ይሄ ወላኪን ቀይድ አይሆንም እ እ አንድ ላይ አንድ ላይ ሱብሃነ ረቢል አላ አንድ ላይ አንሶ አንተም ለራስ በል ያመራፍ ራስ ይላል። እንደዚህም ጩሃ አይደለም እኮ የሚባለው አሚን እንደሚለው ኢማሙ በአንድ ላይ ሱብሃነ ረቢል አላ እንደዛ አይደለም። አንተም ለራስህ በውስጥ ስላለ ከዚክር እኮ ከዚክር ሱብሃነ ረህማ አخرجه ለኸምሰቱ አምስት ዘግቦታል። ወሐሰነሁ ትርሚዚ ትርሚዚ ሐዲስን ሐሰን አድርጎታል። ሙቀይዳ ሙቀይዳ ተሆነ ነው ሰባ ከሌለ ፈርዱም ላይ ነው አንድ ደግሞ ሲምባጥ ያደረጉትን እንቅራ وعن ابن عباس رضي الله تعالى عنهما قال قال رسول الله صلى الله عليه وسلم يا الله ملاكتኝ ይላሉ አላ አዋጅ አሉ ስሙ ወኢኒ እኔ ኑሂቱ ተከልክያለሁ አሉ ነብዩ አለይሂ ሰላቱ ወሰላም አና ቀራ አልቁርአን ቁርአንን ከመቅራት ተከልክያለሁ አሉ ራኪዓን ሩኩዕ ላይ እያለሁና አው ሳጅደን ሱጁድ ላይ ሳለሁኝ ፈአመር ሩኩዕ ሩኩዕማ ፈዓዚሙ ፊህ ረብ ጌታችሁን አልቁበት ብለዋል ወአመ ሱጁድ ሱጁድ የሆነ እንደው ፈጅተሂዱ ፊ ዱዓ ዱዓ ላይ ጥረት አድርጉ ፈቀሊሉን ይገባልና የተገባ ነውና አይስተጃበ ለኩም ዱዓችሁ ተቀባይነት ሊያገኝ የተገባ ነውና ቦታው እዛ ላይ ዱዓ አድርጉ ብለዋል። ስለዚህ ቁርአን መቅራት ቁርአን ነው ምን ችግር አለ አይባልም አይባልም። እያንዳንዷ ነገር አሰላቱ አው አልዒባደቱ ተውቂፍያ ዒባዳ ተውቂፍያ ነው። የምቀረው ቁርአን ነው ምን ችግር አለው? እንደ ቁርአን አይባልም። ቁርአን ለሁ መካን የሚቀራበት ቦታ አለ። ሩኩ ላይ ብንቀረው ሶላት ይበላሻል። ለምን ነብዩ ተከልክያለሁ ነው ያሉት። ስለዚህ ቁርአን ነው። አንድ ነገር ግን ሲነገረን ይህ እኮ እንደዚህ ነው ምን አለበት ቁርአን አይደል እንዴ የሆነ የሚባል እንደዚህ አይነት دليل መምጣት የለበትም። ለሁሉም ቦታ ከተደረገለት ቦታው ላይ ነው። ألا وإني نهيت ተከልክያለሁ أن أقرأ القرآن ቁርአንን ከመቅራት ተከልክያለሁ راكعا ሩኩ ላይ እያለሁና أو ساجدا ስጁድ ላይ فأما الركوع فعظموا فيه الرب سبحان ربي العظيم العظيم ربي العظيم سبحان ربي العظيم ስጁድ ላይ ደግሞ ሱብሃነ ረቢል አዕላ ሱብሃነ ረቢል አዕላ እንላለን ዚክሩ ላይ እና በዛ ዱዓ ይደረጋል ማለት ነው። ስጁድ ላይ ያለን ዱዓ በጣም አስፈላጊ ነው። ከሶላት ውስጥ ካሉ ቅያም አለ፣ ሩኩዕ አለ፣ ኢዕቲዳል አለ፣ ስጁድ አለ። እነዚህ ሁሉ አሉ። ጀልሳ በይነ ሰጅድ አለ። ከነዚህ ሁሉ ትልቁና ዋናው ማነው ሲባሉ እንትንም ቅያምም የራሱ መለያ ያለው ቁርአን ይቀራበታል። ስጁድን በጣም ያስቀድሙታል ብዙዎች። ለምን አሉ? إنما يكون إنما يكون العبد أقرب إلى ربه وهو ساجد ነው ነው كما قال الرسول صلى الله عليه وسلم የሰው ልጅ አላህ ዘንድ እጅግ በጣም ቅርብ የሚሆንባት time ስጁድ በሚያደርግበት ሰዓት ነው። ስለዚህ ስጁድን አውጥተውታል። ዱዓ ማድረጊያ ቦታ ነው። ዱዓ አድርጉ ብለዋል ነብዩ عليه الصلاة والسلام። فأما الركوع ሩኩዕ ላይ فعظموا فيه الرب ጌታችሁን አልቁ سبحان ربي العظيم سبحان ربي العظيم وأما السجود ስጁድ ላይ የሆነ እንደው سبحان ربي الأعلى ይባላል ለዚክሩ ተጅተሂዱ ጥረት አድርጉ ዱዓ ዱዓ ላይ በጣም ጥረት አድርጉ ፈቀሚሉን አይ ፈጀዲሩን የተገባ ነውና أي حقيق ይሆናል حقيق የተገባ ነው አይቀሬ ነው ቦታው ለዚህ ምቹ ነው የተገባ ቦታ ስለሆነ أن يستجاب لكم ዱዓችሁ መቅቡል ሊሆን ዘንዳ ረዋሁ ሙስሊም ሙስሊም ዘግቦታል ሐዲስ ነው ከዚህ በመነሳት ዑለማዎች ፈዓዝሙ ፊህ ረብ ተብሏል። ሱብሃን ረቢል ዓዚም ማለት ዋጅብ ነው፣ አምሱና ነው። ዋጅብ ነው የሚለውን ነው ራጅህ አደረጉት። ዋጅብ ነው የሚለውን ራጅህ አድርገውታል። ራጅህ አድርገውታል። ዋጅብ ነው የሚለው ግን ሱና ነው የሚሉት ሰዎች ደግሞ አለ ሶላት ሙሲ ፊ ሶላት ታውቁታላችሁ። አልሐዲስ ሐዲስ ሙሲ ፊ ሶላት ሶላት ውስጥ በጣም ጥፋት የሰራውን ሰውዬ ነብዩ ሲያስተምሩት ይህንን በል አላሉትምና ሙሲ ፊ ሶላት ሲያስተምሩት ይህንን ስላልተናገሩ አይወጅብም የሚሉ አሉ። ولكن ነብዩ عليه الصلاة والسلام በአምር ከተናገሩ ከትዕዛዛቸው የተሻ ትዕዛዝን የሚቃረን ነገር አይ ባታደርጉት ችግር የለም ወይ አንዳንድ ጊዜ ካልተውት አንተው በዋጅብ ነው የምንሄድ ወራጅ ይፈናል ማለት ለምሳሌ الله أكبر ማለት እንመስል ሩኩ ስንወርድ الله أكبر ስጁድ ስንወርድ الله أكبر ስንነሳ الله أكبر አውቆ ከተወ ሰውዬ ሶላት ይበላሻል ነው ለምን ውስጥ ይገባልና ነብዩ عليه الصلاة والسلام صلوا كما رأيتموني أصلي የሚለው ጁምላ ውስጥ ይገባል። እዛንኛው ሙሲ ሶላት የሚለው ውስጥ ትእዛዝ ባይኖር እንኳ ነብዩ ሲያሰግዱ ካሰገዱ ካሳዩ በኋላ የሶላቱን process ምንድን አሉ? صلوا كما رأيتموني أصلي ብለዋል። ነብዩ ካልተው በዛ ላይ ሲደመር ትእዛዝ ካለበት ዋጅብ አድርገው ወስደውታል። سبحان ربي العظيم የሚለው ማለት ነው። ራጅዕ አድርገው ወሰዱት። لكن ችግር የለም። በሌሎች ፉቃዎች ደግሞ ምንም ጣጣ የለም። ዋጅብ አይሆንም ይሄ ብለው ነው የሚሄዱ ሱና ነው። ግን እንደ ዋጅብ አድርጋችሁ ያዙት። እሺ ራጅህ ብዬ ዑለማዎችን ነግሬያቸዋለሁ። መቅረት የለበትም ሱብሃን ረቢል ዐዚም አንድ ጊዜ ይበቃል፣ ችግር የለም። ሶስት አምስት ሰባት ምን ይሄ ሱና ነው፣ ተጨማሪ ነው። አንድ ጊዜ ሱብሃን ረቢል ዐዚም የሚለው ቢባል ነብዩ ትተውት ስለማያውቁ አንደኛ እሳቸው ትተዋል አያውቁም። ሁለተኛ አዘዋል ተዓዚሙ ፊህ ረብ ብለዋል። ተዓዚም የግድ አስፈላጊ ነው ማለት ነው ትእዛዙ ነብዩ ትተው ካላወቁ ሲደመር ሰሉ ከማራኢቱሙኒ ኡሰሊ እኔን አስተጋገደን አይታችሁ ስገዱ ብለዋል። እሳቸው ደግሞ ተተዋወቁም ሁለተኛ አዘዋል። ይህ ተደምሮ ወደ ዋጅብነት ይወስደዋል። ዱዓ ዱዓ ብለህ ቅረብ ዱዓ አይደል? አዎ ይተገኛል። ዱዓ ይሆናል ራሱ ዱዓ ማንኛውንም ዱዓ ትችላለህ። እብኑ ተይሚያ ሌላ ዱዓ ካልቻላችሁ ራሱ ቢሉገት ለቲ ተቅዲር በምትችለው ቋንቋ ራሱ ዱዓ ማድረግ ትችላለህ የሚለውን ፈትዋ ራሱ ሰጥተዋል እነ እብኑ ተይሚያ። ባይሆን አረብያውን ተማር። አረብያ ማትችል ከሆነ በአማርኛም ዱዓ ማድረግ ትችላለህ ነው የሚለው አላሁ አክበር እርግጠኛ ምን ቁመን እየቀራን ዱዓ ዱዓ ልስታ ብቻ ነው ያለው። ሌላ ዱዓ የለም። ቁርአን ብቻ የሚቀራበት ገብቷችኋል? እ ምን አዎ የፈርድ ሱና የሚል እኮ የለም። ፈርድ ሱና የሚል የለም። ስጁድ ላይ ሆናችሁ ዱዓ አድርጉ ነው የተባለው። ስጁድ ማለት ደግሞ የፈርድም የእንትንም የሱናንም ያካትታል። የግድ እኮ ነፍስ እስካልመጣ ድረስ ወደ አንድ አቅጣጫ ለመውሰድ ፈርድም ላይ ሱናም ላይ ነው ዱዓው ይመለከታል እኮ በሌላ ቋንቋ የሚለው ፈርድም ላይ ቢሆን ሱናም ላይ ቢሆን ዱዓ የምታደርግ ከሆነ ትችላለህ። ግን አረብያውን ተማር። ይሄ ፈትዋ ነው። ሐዲስ አለ እያልኳቸው አይደለም። የዑለማዎችን ፈትዋ ነው። እኔ የዓለሙ ፈትዋ ነው የነገርኳቸው። እንዴት በይነ ሰጅደተይ ከሩኩ ተነስቶ ከሩኩ ተነስቶ በእዕቲዳል ላይ እያለ እዕቲዳል ላይ እያለ ልንቀራው ነው አለ ችግር የለም እናዋለን እዕቲዳል ላይ ቂያም ላይ እያለ ግን ምንድን ነው የሚያደርገው ቁርአን ነው የሚቀራው ከዱዓ ልስታ ውጭ ዱዓ وعن عائشة رضي الله تعالى عنها قالت كان رسول الله صلى الله عليه وسلم يقول نبي عليه الصلاة والسلام ይሉ ነበር في ركوعه በሩኩዓቸው ጊዜ ወስጁድህ በስጁዳቸውም ጊዜ እንዲህ ይሉ ነበር سبحانك اللهم ربنا وبحمدك اللهم اغفر لي ይሉ ነበር ከዚህ ላይ አይሻ ረዲየላሁ ተዓላ አንሃ ምን ትላለች? ካነ የተአወሉል ቁርአን ነብዩ አለይሂ ሰላቱ ወሰለም ቁርአኑን ይተረጉሙት ነበር ይጠቀሙበት ነበር ብላለች። ምን ከመጣ በኋላ ነው የሚያለዙት? ኢዛ ጃአ ነስሩላሂ ወልፈትሑ ረአይተና ተድኹሉነ ፊ ዲኒላሂ አፍዋጃ ፈሰቢሕ ቢሐምድ ረቢከ ወስተግፊርሁ ኢነሁ ካነ ተውዋባ ፈሰቢሕ ቢሐምድ ረቢከ ወስተግፊርሁ። እነዚህ ሶስቱን ትእዛዛት ማለት ነው። ምን ይሉ ነበር ነብዩ አለይሂ ሰላቱ ወሰለም ሩኩዕ ላይ سبحانك اللهم ጌታዬ ሆይ ጥራት የተገባነ ربنا አንተ የኛ እንክባካቢ ሆይ وبحمدك ከምስጋና ጋር اللهم اغفر የአላህ ይቅርታ ጠይቃለሁ ይሉ ነበር። ወስተግፊርሁ ከሚለው ላይ ነው አላሁመ እግፊር ሊ የሚለው የተአወሉል ቁርአን የሚለውን በዛ አስቀምጠውታል። ይህን ዚክር ይዘክሩ ነበር ነብዩ አለይሂ ሰላቱ ወሰለም። በተለይ ሶላተል ሌይልም ላይ እፈርድም ላይ ነብዩ ስተው ታያቁም ይችል ይሉ ነበር ይዘክሩ ነበር። ከመቼ በኋላ ኢዛ ጃአ ነስሩላሂ ወልፈትሁ ከመጣ በኋላ ማለት ነው። አያተ ከመጣ በኋላ ይህንን ብዛት ይሉ ነበር። የተለያዩ ዚክሮች አሉ። ሩኩም ውስጥ ስብሓነ ረቢል ዐዚም ትላለ፣ ይህንን ትላለ። አላሁመ ለከ ረከዕቱ ወቢከ አመንቱ ወለከ አስለምቱ። ይሄ ሁሉ አለ የተለያየ እንዴት አንተ ኢማም ከሆን የተወሰነ ከሶስት የተወሰነ እነሱን በማይደክማቸው መጠን ነው የምትቆየው። የዛን ያክል ትዘክራለህ። የምትቆይ ከሆነ ደግሞ ለምሳሌ የሌሊት ሶላት ስትሰግድ አንተ 30 40 ደቂቃ ልቆይ ትችላለህ። ሩኩዕ ላይ ብቻ አይታወቅም። በዛም ሰዓት ትዘክራለህ እንደፈለግ ሽን ጊዜ ምክንያቱም እንደ ሩኩዕ ርዝመት መሆን አለበት። ኢማም ሆነ ስታሰግድ ግን ቀለል ማድረግ አለበት። سبحانك اللهم ربنا في ركوعه وسجوده ይችሉ ነበር سبحانك اللهم ربنا ጌታችን سبحانك ጥራት የተገባህ ጌታ ነህ اللهم አየ አላህ አንተ እኮ ጥራት የተገባህ ነህ ረበና اللهم ያለው ኡሉህያን ያስይዛል ረበና ሩቡብያን ያስይዛል ረበና አንተ አንከባካቢያችን የዓለም አንከባካቢ ሆይ ወቢሐምድክ ከምስጋና ጋር ያንተ ተውፊቅ ነው ለዚህ ለሶላት ያበቃም ማለት ነው اللهم اغفر لي ጌታዬ ይቅር በለኝ ይሉ ነበር ነብዩ አለይሂ ሰላቱ ወሰላም። የተአወሉል ቁርአን የሚለው የአኢሻ አባባልም ይሄ ነው። አያተ ነስር ከመጣች በኋላ ይችን ያበዙ ነበር ነብዩ አለይሂ ሰላቱ ወሰላም في ركوعه وسجوده فذكرنا وعن عائشة رضي الله تعالى عنها قالت كان رسول الله صلى الله عليه وسلم وعن ابي هريرة رضي الله تعالى عنه قال كان رسول الله صلى الله عليه وسلم ነብዩ አለይሂ ሰላቱ ወሰላም ነበሩ ኢዛ ቃመ ኢለ ሶላቲ ወደ ሶላት ሲቆሙ يكبر ተክቢራ ያደርጋሉ። ሒነ የቁም ልክ ሲቆሙ ነው። እየተነሱ እንደዚህ ተክቢራ የለም። ሒነ የቁም ሲቆሙ الله أكبر ይላሉ። ሒነ የቁም እየተንቀሳቀሱ እየወረዱ ወይ እየተነሱ ሳይሆን ሒነ የቁም ቀጥ ብለው በሚቆሙበት ሰዓት الله أكبر ተረጋግተን ነው። እኛ ስንመጣ አሁን አንድ ነገር አለ። ኢማሙ ሩኩዕ ላይ ከሆነ በጣም ብዙ ስህተት ይፈጸማል። እየተንደረደርን መተን አላሁ አክበር እንመስላለን። ትንሽ ተክቢረተል ኢህራሙ ረጋ ብለን እዛው ነው መገኘት ያለበት። የተክቢረተል ኢህራሙ ተክቢራ ሌላ ነው፣ ወደ ሩኩዕ ስንወርድ የምናደርገው ተክቢራ ሌላ ነው። ይለያያል እዚህ መካከል ሒነ የቁም ثم يكبر ተክቢራው አይደለም ዋናው የሆነ ጡምእኒና ማግኘት አለብን። ቅያም ላይ ተክቢራዋ መገኘት አለበት። ተክቢረተል ኢህራም ወዩከቢሩ ሒነ የቁም ሲቆሙ ይከብራሉ። ثم يكبر حين يركع ወደ ሩኩዕ ሲወርዱም ተክቢራ ያደርጋሉ። ثم يقول ከዛ ይላሉ ሰሚዐ አላሁ ሊመን ሐሚዳ ሰሚዐ አላሁ ሊመን ሐሚዳ ይላሉ። አላህ ላመሰገነው ሰሚና ተቀባይ ነው ይላሉ። ሒነ የርፈዑ ሱልበህ ጀርባቸውን ቀጥ ሲያደርጉ ሚነ ሩኩዕ ከሩኩዕ ጀርባቸውን ቀጥ ሲያደርጉ ማለት ሲነሱ ሰሚዐ አላሁ ሊመን ሐሚዳ ይሉና ከቆሙ በኋላ ረበና ወለከል ሐምድ ይላሉ። እዛው እሳቸው ኢማም መእሙም ከሆነ ግን ምን በሉ ነው ያሉት? ኢዛ ቃለ الإمام ሰሚዐ አላሁ ሊመን ሐሚዳ ፈቁሉ ረበና ወለከል ሐምድ በሉ ነው የሚሉት። መእሙሙ ራሱ ሰሚዐ አላህ ሊመን ሐሚዳ ማለት አይችልም? ይችላል። ወላኪን ነብዩ በሉ ያሉት ረበና ወለከል ሐምድ ያለውን በሉ ነው ያሉት። ነሱ ያለው ይሄ ነው። ይህንን ነው ማለት ያለብን። አውላውም ይሄ ነው። አብዛኛ አድርገው የሚወሰዱት ይሄንን ነው። ሰሚዐ አላህ ሊመን ሐሚዳ ማለት መእሙም አይችልም የሚል ድምዳሜ የለም። አይችልም ሳይሆን ግን ማለት ያለበት ኢዛ ቃለ الإمام ሰሚዐ አላህ ሊመን ሐሚዳ በሚልበት ሰዓት ተቆሉ እናንተ መእሙሞች በሉ ምን በሉ ረበና ወለከል ሐምድ በሉ እና ነብዩ ተክቢራ ያደርጋሉ ኢለ ሶላት ወደ ሶላት ሲቆሙ ይከብር ተክቢራ ያደርጉ ነበር ሒና የቁም ልክ ሶላቱ ላይ ሲገቡ ማለት ነው ተክቢረተል ኢሕራም ነው ثم يكبروا الله اكبر ይላሉ ሒና ይርካ ወደ ሩኩዕ ሲወርዱ ثم يقول ይላሉ ሰሚ አላህ ሊመን ሐሚዳ ሰሚ አላህ ሊመን ሐሚዳ ይላሉ መቼ ሒና ይርፈዑ ሱልበ ጀርባቸውን ቀጥ ሲያደርጉ ምን ሩኩዕ ከሩኩዕ ثم يقول ከዛ ይላሉ ወሆ ቃኢም ቀጥ ብለው ከቆሙ በኋላ ይችን ይላሉ ረበና ወለከል ሐምድ ጌታችን ሆይ ለአንተ ምስጋና ይገባ የተገባህ ጌታ ነህ ይሉ ነበር። ወለከል ሐምድ ረበና ወለከል ሐምድ ረበና አላሁመ ረበና ለከል ሐምድ ገደብ ረበና ለከል ሐምድ ወረበና ረበና ለከል ሐምድ ሐምደን ከሲረን ጠይበን ሙባረከን ፊዕለ ኩል ይህም አለ። ይህ እንደውም ቡኻሪ ላይ የተዘገበ ነው። ነቢዩ ዓለይሂ ሰላቱ ወሰላም ሰሓቢዩን ከሰላሳ ምናምን መላይካ በላይ ሲሻማ እየሁኝ ያንተን የምትናገረውን ለመጻፍ ምን እያልክ ነበር አሉት ነብዩ አለይሂ ሰላቱ ወሰላም። ይሄንን ብዬ ነው አለ ሐምደን ከቲረን ጠይበን ሙባረከን ፊ ያለውም ማለት ነው። ይሄንን ብዬ ነው አላቸው። ከዛም በኋላ እንዲባል አዘዙ ማለት ነው። አጸደቁለት አጸደቁለት ለቢድዓ ደሊል ያመጣል። ወላኪን ነብዩ ስላጸደቁለት ነው ነብዩ አጽድቀውለታል። ማለት እሳቸው ሳያዙ እየሰራ ነበር የሚለው ነው እንትባል እየነገርኩ ነው እንደዚህ ثم يقول وهو قائم ከቆሙ በኋላ እንዲህ ይሉ ነበር ረበና ወለከል ሐምድ ጌታችን ወይ ምስጋና የተገባህ ነህ ይገባህ ይሉ ነበር ثم يكبر ከዛ ተክቢር ይላሉ ሒነ የህዊ ሲወርዱ ሳጅደን ወደ ስጁድ ሲወርዱ ተክቢራ እያሉ ነበር እዚህ ላይ አንድ ዑለማዎች እንትንን ልንገራችሁ አንድ ሰው የሆነ ሩክ ውስጥ ከገባ በኋላ አይደለም ተክቢራ ማለት ያለበት። ተክቢራ ማለት ኢንቲቃልይ ነው። ከሆነ ስራ ወደ ሆነ ስራ መሸጋገሪያ ነው። መሸጋገሪያ እስከሆነ ድረስ ከዚህኛው ሲወጣ ወደዛኛው ሲገባ ነው መሆን ያለበት። አንዳንድ ሰዎች ስጁድ ላይ ካረፉ በኋላ አላሁ አክበር ይላሉ። ላ ገብቷል ስጁድ ውስጥ። ይህ ሌላ ስራ ነው። ሲወርድ ነው ማለት ያለበት። ሂነ ያህዊ ነው ነብዩ አለይሂ ሰላቱ ወሰለም ሲወርድ ነው አላሁ አክበር እያሉ ይወርዳል እያሉ ይወርዳል። ስለዚህ ምንድን አልኳችሁ? ተክቢራ ከአንድ ሩክን ወደ ሌላ ሩክን መሸጋገሪያ ነው አይደል? ሁለቱ መካከል ያለ ክፍተት ልዩነት መለያ ነው። ስለዚህ ከዚህኛው ሲወጣ እዛኛው ከመግባቱ በፊት መሸጋገሪያ ስለሆነ እዛ ላይ ነው ማለት ያለበት። ሩክን ውስጥ ከገባ መሆን የለበትም። ከተነሳ በኋላ سمع الله لمن حمد አይደለም ሲነሳ ነው ሰሚ አላሁ ሊመን ሐሚድ እያለ ይነሳና ከቆመ በኋላ ربنا ولك الحمد ይላል። ወደ ስጁድ ሲወርድ الله أكبر ከቆመበት ጀምሮ ነው መጽሐፍ አለበት። አንደኛ እኛ ደግሞ ከኋላ ያለ ነው ኢማምን እንዳንቀርብ የራሳችን ጥንቃቄ ነው። ኢማሙ ተክቢር ሲል ከላይ ጀምሮ መውረድ አለበት። መሬት ላይ ራስ ግንባሩን ካስቀመጠ በኋላ ሳይሆን ሲወርድ ነው ማለት ያለበት። እኛ ደግሞ መእሙሞች የነብዩ ሰሃቢዎች ሪድዋኑላሂ አለይሂም ነብዩ ግንባራቸውን መሬት ላይ ካስቀመጡ በኋላ ነው የምንተካው ብለዋል። እንዳንቀድም ኢማምን ረጋ ማለት አለብን ይተወሰነ መግባባት መናበብ መቻል አለበት። ይሄ ደግሞ ሁላችንም እውቀት ያለ መሆን አለበት። ኢንሻአላህ ለማንኛውም ثم يكبر ነብዩ ተክቢር አይሉ ነበር መቼ ሒነ የርፈዑ ረእሰው ራሳቸውን ሲያነሱም አላሁ አክበር እያሉ ነው የሚነሱት ከተነሱ ቁጭ ካሉ በኋላ አላሁ አክበር አይሉ ሲነሱ ثم يكبر አሁንም ተክቢር ይላሉ ሒነ የስጁድ ስጁድ ሁለተኛ ሲወርዱ ثم يكبر አሁንም ተክቢር ይላሉ ሒነ የርፈዕ ከሰጅደተ ሳኒያ ሲነሱ ነብዩ አለይሂ ሰላቱ ወሰላም ثم يفعل ذلك ይህ የመጀመሪያው ረካዓ ፕሮሰስ ነው አሁን የቀራ ነው ثم يفعل ذلك ይህን ያደርጉታል ይፈጽሙታል في الصلاه كلها ሁሉም ረካዓ ላይ ማለት ነው ሁሉም ሶላት ላይ ይህን ያደርጋሉ ነብዩ አለይሂ ሰላቱ ወሰላም ወይከብሩ ሌላ ተክቢር አላቸው አዲስ ሒነ የቁሙ ሲነሱ ሚነ ሲንተይኒ ከሁለተኛው ሚነል ጁሉስ ከጁሉስ ከሁለተኛው ሲነሱ ለምሳሌ አታህያቱን ስንቀራ ለዙሁር ሁለተኛው ረካዓ ለኢሻ ሁለተኛው ረካዓ ለመግሪብ ሁለተኛው ረካዓ ላይ ስንነሳ አላሁ አክበር ብለን እንቀመጥና አተህያቱ እንቀራለን። ከዛ አተህያ ተህያ ከጨረስን በኋላ ሻዱ አላ ኢላሃ ኢላላህ ሻዱ አነ መሐመደን አብዱሁ ወረሱሉ ካልን በኋላ አላሁ አክበር ብለው ወደ ሶስተኛው እንነሳለን። መጀመሪያ የምንቀመጥበት ተክቢርና ተህያ ከጨረስን በኋላ ሌላ ተክቢር ያስፈልጋል። ከተህያው በፊት የነበረው ተክቢራ ተህያውን ከጨረስን በኋላ ስንነሳ አይተካልንም። ሌላ ተክቢር ያስፈልጋል ማለት ነው። ገብቷችኋል የመነሻ ማለት ነው። ويكبر ተክቢር ያደርጉ ነበር حين يقوم من الثنتين بعد الجلوس ሐዲሱ متفق عليه ነው። ከዚህ የምንነስ ከዚህ የምንይዘው ምንድነው? ነብዩ عليه الصلاة والسلام ተክቢራ من ركن አይሰማም ተክቢራ من ركن إلى ركن انتقال ለማድረግ إلا التسميع አንድ ቦታ ላይ ብቻ ነው سمع الله ያለው ሌላው ላይ ኢንቲቃል ወይንም ከሆነ ወደ ሆነ መሸጋገሪያው ምንድነው? ተክቢራ ነው። የሁሉም የሶላታችን አንድ ሰሚ አላህ ብቻ ናት ያለችው። የተቀላቀለችው። ሌላው በተክቢራ ነው የምንሸጋገረው ከሆነ ሩክን ወደ ሆነ ሩክን። ስለዚህ ሩክኑ ላይ ለመለያ የተደረገ ይህ ሱና ነው ወይስ ዋጅብ ነው ወይስ ዝም ብሎ የሚደረግ ነገር ነው? ዋጅብ ነው የሚለውን ራጅህ አድርጎ ማያል። ለምን? ለአን ነብዩ ሰለላሁ ዐለይሂ ወሰለም ማተረከሁ في ሐያቲ ነብዩ በህይወታቸው ትተው አያውቁም። የማያውቁት ነገር ደግሞ ወደ ዋጅብነት ነው እንትን የሚሄደው ማለት ነው። ሶፍ ውስጥ ከመግባቱ በፊት ጥያቄው ምን እንደምለው ሶፍ ውስጥ ከመግባቱ በፊት ኢማሙ ሩኩ አድርጎ ሲደርስበት በጣም ለጀማዓ ከመጓጓቱ የተነሳ ይስሩኩ እንዳታመጽ እንዳታመጪ ብሎ ቶሎ ምን ያደርጋል? ኢህራም አድርጎ አንድ የሆነ ስንዝር ሲቀረው ኢህራም ያደርግና ተስቦ ይገባል። ሩኩ እንዳደረገ ይቀላቀላል። ሶፉ ማለት ነው። እቺ ራሷ ነፍሶል ሐዲስ ነው የአባበክር ሐዲስም ይሄ ነው። ውጭ ላይ ሩኩ አድርጎ ነው ነብዩ عليه الصلاة والسلام حرصه ጉጉት በጣም ደስ ይላል። ወላኪን ወላ ተዑድ እንደዚህ እንዳይደገም እሺ ብለውታል። አሁንም ሶስት ውስጥ ሳይገባ ያለ ሶፍ ውስጥ ገብቶ ነው ኢህራም ማድረግ ያለበት። የግድ ሶፍ መስተካከል አለበት። አሁን ባለፈው እኮ እና ሶላት ቁረጡ መቁረጥ አለበት የተባለው ለምንድን ነው? ሶፍ የግድ ማስተካከል አለበት። መጀመሪያ ጀማ ውስጥ ኢህራም ውስጥ ከመግባታችን በፊት ሶፍ ውስጥ ከገባ በኋላ ነው ተክቢራውን ያመልጠው ካመለጠ ያመልጠው እንጂ ከ ከሶፍ ውስጥ ሆኖ ተክቢር አድርጎ ክፍተት ውስጥ እንደገና ከሚሄድ ልክ ከመጓጓት የተነሳ ነው። ታይም አጥቶ ነው እንዳያመልጠኝ ብሎ ይግባና ይደርስ እንጂ ከኋላ እንደገና ኢህራም አድርጎ ሩጦ መግባት حديث متفق عليه البخاري ومسلم يذكروا حديث وعن ابي سعيد الخدري رضي الله تعالى عنه قال كان رسول الله صلى الله عليه وسلم اذا رفع راسه من الركوع اذا رفع راسه راسه كان من الركوع كركوع قال እንዲህ ይሉ ነበር اللهم ربنا لك الحمد ملء السماوات من أمة ملء السماوات والأرض وملء ما شئت من شيء بعد أهل الثناء والمجد أحق ما قال العبد وكلنا لك عبد اللهم لا مانع لما أعطيت ولا معطي لما منعت ولا ينفع ذا الجد منك الجد رواه مسلم يكن النبي عليه الصلاة والسلام إلى النبر كان رسول الله صلى الله عليه وسلم نبي نبر إذا رفع رأسه من الركوع رأساتهم كركوع عند نفسه قال እንዲህ ይሉ ነበር اللهم ጌታ ሰሚ አላህ ሊመን ሐሚዳ ረበና ወለከል ሐምድ ካሉ በኋላ ይህንን ይዘክሩ ነበር ማለት ነው። ልትተውም ትችላለህ፣ ልታደርገውም ትችላለህ። ችግር የለም ችግር የለም። ሱናም ላይ ፈርድ ላይ ይበዛል የሚባል ከሆነ ዚክሩን ቀነስ እናደርገዋለን ተባብለናል። ስለዚህ አላሁመ ጌታዬ ሆይ ረበና አንተ አንከባካቢያችን ጌታችን ሆይ ይላሉ። ለከል ሐምዱ ለአንተ ምስጋና ይገባ ይገባሃል። ምልኡ ሰማዋት በሰማያት የሞላ ምስጋና ወልአርድ ምድርንም የሞላ ወሚል አማሽ አንተ የሻኸውን ሁሉ ማናቀውን ዓለም ሁሉ የሞላ ምስጋና ይገባሃል። ሚንሸኢን የሆነ ፍጥረታት በዕዱ ከዛም በኋላ ከዓለም ከፍጥረታት በኋላ ያለውም በዛ ሙሉ የሆነ ምስጋና ለአንተ ይገባሃል ይገባህ ማለት ነው። ማናቀው ብዙ ዓለም አለ። ይህን የሞላ ንግግር ነው ከሊማ ሐምድ ማለት ምስጋና ሙጀሰም ዛት ያለው ነገር አይደለም። ወላኪን እንደ ሁለት አካል ቢኖረው ዓለምን የሚሞላ ሰማያትን የሚሞላ ማለት ነው። ረበና ለከል ሐምድ ለአንተ ምስጋና ይገባ ምልአ ሰማዋት ሰማያትን የሞላ ወልአብ ምድርንም የሞላ ወሚልአ ማሽእ አንተ የሻኸውን ሁሉ የሞላ ሚን ሸይን ከፍጥረታት አንተ የሻኸውን ሁሉ የማናቀውን ዓለም ሁሉ የሞላ ማለት ነው። የማናቀውን ዓለም ሁሉ የሞላ بعد አይ ባዕደ ሰማያት ወልአርድ መሬትና ሰማያትን ካልን በኋላ ያለውን ዓለም ሁሉ የሞላ ምስጋና ለአንተ ይገባ ይሉ ነበር። መሬት ሰማያትን የሞላ ካለ በኋላ ሌሎችንም ዓለም የሞላ ማለት ነው። ወሚል አማሽ አንተ የሻኸውን ዓለም የሞላ እኛ ማናውቀው አለ። ከመሬት ከሰማያት ውስጥ ስንት ዓለም አለ፣ ይገራልም አለ። ማናውቀው አርሽ፣ ኩርሲይ፣ ለውህ፣ ቀለም ሁሉ ከዛ ውጭ ስንት ዓለም አለ። አልጀና ወና ዓለም ረሃብ ውስጥ ዓለም ልክብር ውስጥ ዓለም ልብሃም ውስጥ በጣም የሚቆጥሩት ነገር አለ። ብዙ ዓለም አለ፣ እኛ ማናውቀው ዓለም አለ። ይሄ ዝም ብሎ ወጣ አይደለም እና የዚህ ይሄን ሁሉ የሞላ ምስጋና ይገባህ ጌታችን ይላሉ። አህሉ ሰና አንተ ለውዳሴ የተገባ ወልመጅድ ለልቅና የተገባ የልቅናና የውዳሴ ባለቤት ነህ አንተ ይገባሃል ጌታችን አሐቁ እውን ነው በጣም እውን ነው ማቀለል አብድ ባሪያ ያለው እውን ነው ወኩሉና ሁላችንም ለካ አብድ ለአንተ ባሪያ ነን ሁላችንም ለአንተ ተገዥ ነን ለአንተ ባሮችንም ሁላችንም ይሄ እውነተኛ እውነት ነው ማቀለል አብድ وكلنا لك عبد ሁላችንም ያንተ ባሪያ ነን ያንተ ተገዥዎች ነን ኢን ኩሉ ሰማዋት እ ኢላ አተር ረህማን አብዳ በመሬት በሰማያት ያለ ምንም አይደለም። ሁሉም ወደ አንተ ዘንድ የአንተ ባሪያ ሆኖ የሚመጣ ሁሉም ያንተ ነው ማለት ነው። ማንም ካፊሩ ሙስሊም ሁሉም ይገባል። ወኩሉ ለከ ሐድ አላሁመ ጌታዬ ሆይ ላማኒአ ከልካይ የለም ሊማ አዕጠይት አንተ ለሰጠው ማንም አይከለክለው። ዓለም ቢቃወም ዓለም ቢጮህ ያ ሰው የሚገባው ከሆነ ይገባዋል። አላህ የሰጠው ማንም አይነጥቀውም። ማንም ምቀኛም የማይጎዳው ለዚህ اللهم لا مانع لما اعطيت አለም የሆነ ሴራ ቢያሴር አንድ ሰው የሆነ ማዕረግ የሚያገኝ ከሆነ ማንም አይከለክለውም። ማንም ያችን ነገር ሊያስቀራት አይችልም። ለዚህ ነው ምቀኛ ዝም ብሎ ምቀኛ መቃጠል ብቻ ነው። በራሱ ላይ ራሱን ስራ ይፈጥራል። ራሱን የሚጠር ላማኒ አከልካይ የለም ሊማ አጦይ አንተ ለፈተው ወላ ሙዕጢ ሰጭም የለም ሊማ መናዕት አንተ ለከለከለከው ዓለም ቢያፈቅረው አንድ ሰው ዓለም ቢጮህለት ዓለም ቢዘፍንለት የትም አይደርስም። ዓለም ለሱ ቢያዋጣና ቢያጋጭ እሺ አይገባም ያነቀ የሆነ ነገር ጣልቃ ይገባል። አላህ የከለከለው ማንም አይሰጠው። አላህ ለሚሰጠው ደግሞ ማንም ከልካይ ተቃዋሚ የለም። ይህን ዱዓ አድርጉ ነበር። ወላ ሙዕጢ ሰጭም የለም። ሊማ መናዕት አንተ ለከለከልከው ሰጪ የለም። እጅ እየሰጡ ነው። እጅ መስጠት ወላ ይንፈው አይጠቅምም። ዘልጀድ አይዘል ጊና የሀብት ባለቤት ሚንከ አይ እንደከ አንተ ዘንድ አልጀዱ ያ ልቅ ነው ሀብቱ አይጠቅመው ሀብቱ አይጠቅመው እነማ የንፈዑሁ አልዓመሉ ሳሊሕ መልካም ስራ ነው የሚጠቅመው ወላ የንፈዑ አይጠቅምም ዘን ጀድ አለ ዘል ጅድ አለ ቢከስር ጅድ ጀድ ብለን አያት ተብሎ ይተረጎማል ጀድ ብለን ራሱ ልቅና እንትን ተብሎ ሊተረጎም ይችላል ሀብት ጀድ ማለት ነው ሀብት ተብሎ ወላ ينفع ذا ባለ ሀብት አይጠቅመውም ሚንከ አንተ ዘንድ አልጀዱ ያ ሀብቱ አይጠቅመውም እነማ ينفع ለአመሉ ሷለህ ወላ ينفع ذا ካልን ደግሞ ጥረት ማለት ነው ጅድ ማለት ነው ወላ ينفع አይጠቅም ዘልጅዱ የጥረት ባለቤት የሆነ ሰው ሚንከ አንተ ዘንድ አልጅዱ ጥረቱ አይጠቅመውም እነማ እነማ ينفع ማንም ይጠቅመው የአላህ ስጦታና የአላህ ቸርነት ሲቀላቀልበት ብቻ ነው ጥረት ብቻውን ራቁቱን ነው ማለት ነው ወላ ينفع አይጠቅም ዘልጀዱ ጥሩ ቤተሰብ ጥሩ ነሰብ ያለው ሰው ማለት ነው። ዘልጀድ ማለት አያት ማለት ነው አይደል? ጀድ ማለት ጥሩ አያት ያለው ማለት ነው። የተከበረ አያት ባለቤት የሆነ ሰው ወላ የንፈዑ ዘልጀድ የጥሩ ቤተሰብ የጥሩ ዘር አይጠቀምም። ይህን ከአንተ ዘንድ አይጠቅመውም። አልጀዱ አያቱ አይጠቅመም። አያቱ ወልይ ስለሆነ አያቱ ነብይ ቢሆን አይጠቀምም። በዛ አያቱ እንደፈለገ ዓሊም አያቱ የበረረ ዓሊም ቢሆን ግን ወልይም ቢሆን ነብይም ቢሆን አይጠቅምም። ኢላ ኢዘ ተባ የተከተለው እንደሆነ ብቻ ነው የሚጠቀመው። እና ይችን ዚክር ነብዩ አለይሂ ሰላቱ ወሰላም ሩኩዕ ላይ ባዕደ ረፍ ኢዕቲዳል ላይ ይችን ያነቧል። ተግባባን? ግልጽ ነው። وعن ابن عباس رضي الله تعالى عنهما ከብኑ አባስ የተዘገበ ሐዲስ ነው ቃል ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ እንዲህ ብለዋል የአላህ መላክተኛ ምን ይላሉ? ኡሚርቱ ታዘዝኩኝ አሉ ነብዩ አለይሂ ሰላቱ ወሰላም። ኡሚርቱ ሌላ ቦታ ኡሚርና የሚል አለ። ኡሚርቱ ኡሚርና የሚል ኡሚርና ታዘዝን እኛ ሙስሊሞች ለማለት ነው። ነብዩ እኛ አላህ አዘዘኝ ማለታቸው ነው። ኡሚርቱ ታዘዝኩኝ አሉ። አን አስጁደ ስጁድ ላደርግ ታዝዣለሁ። አላ ሰብአቲ አዕዞሚን በሰባት አጥንቶች ማለት ነው። አዕዞም በሰባት ሰውነት በሰባት አጥንቶች በሰባት ሰውነት ክፍሎች ሱጁድ እንዳደርግ ታዝዣለሁ አሉ። አንደኛ አለል ጀብሃ በግንባር በዚህ በግንባር ግን ጀብሃን ሲናገሩ የተናገሩት ነገር አለ። ወአሻረ ኢላ አንፊ ወአሻረ ነብዩ አሳይተዋል፣ ጠቁመዋል። ቢሄዴ በእጃቸው ኢላ አንፊ ወደ አፍንጫቸው በግንባር አሉና በዚህ አሉ። በዚህ ነው በዚህ ብቻ ማድረግ ይቻላል። በዚህ ብቻ ግን ኢጅማዕ አልዑለማ ላይ ይቻላል። በአፍንጫ ብቻ ይቻላል። ይሄ ተጠቁሟልና በዚህ ብቻ ስጁድ ማድረግ ይቻላል። ኢጅማዕ ዑለማ ላይ አይቻልም። በዚህ ብቻ ሊቻል ይችላል። ወላኪን ነብዩ አለይሂ ሰላቱ ወሰለም ያሉት በግንባሬ ስጁድ ላድርግ ታዝዣለሁ ሲሉ ብለው አሳይተዋል። እነዚህ ሁለቱ መሬት ላይ መንካት አለባቸው ማለት ነው። አፍንጫንም ጨምሮ አንድ ይሄ ወለደይን በሁለት እጅ የደይን በሁለት እጅ ሁለት እጅ ማለት አይልከፈይን ማለት ነው። እዚህ ቦታ ላይ በመዳፍ በሁለት መዳፎች ላድርግ ለምን የደይን ማለት እኮ ከዚህ ጀምሮ እስከዚህ ነው ምናምን ነገር ብለህ ብታመጣ ነብዩ አለይሂ ሰላቱ ወሰላም ምን አድርገዋል? ከልክለዋል አይደል? አላ ይፈሪሸ ዋሂድ ምና እፍራሽ ሰቡዕ ማንኛውም እንዳራዊት እንደ ዱር እንሰሳ ከክንዱ ጀምሮ ማስቀመጥ የለበትም እፍራሽ እንዳይጠቀም ብለዋል። ስለዚህ ወሊደይን ያሉት ነብዩ አለይሂ ሰላቱ ወሰላም አይል ከፈይን ማለት ነው። በሁለት መዳፍ በፊት ሶስት ማለት ነው። ወሩክበተይን በሁለት ጉልበት አምስት ወአጥራፍ ለቀደመይን በእግራቸው ጣት ጣት በዚህ ማለት ነው። እንደዚህ ሰባት እነዚህ ታዝሽ ያለው እያሉ ነው። ከነዚህ ውጭ ስጁድ ካደረገ ሰውየው ስጁድ አይቆጠርበት። እዚህ ላይ በጣም ጥንቃቄ ማድረግ አለበት። ምን አካለ ጎደሎ ከሌለውማ ከየት ያመጣል? <laughs> አይ አልኩ አይ እሺ አካለ ጎደል እኮ ምን መጀመሪያም የለበትም እሱ ላይ ዩከሊፉ ላሁ ነፍሰን ነው ውስዐሃም የለም። እንኳን አካለ ጎደሎ ላይ አይደለም። እኛ በመኪና እየተጓዝን እያለ ጊዜው ያልፈን ከሆነ እንሰግዳለን አይደል? ዝም ብለህ በወንበር ላይ በወንበር ተሞህን ታደርጋለህ። ቁጭ ብለህ ኢህራምህን አድርገህ አሱርና ዙርን ትሰግዳለህ። ምን ማለት ወንበሩ ላይ መኪናው እየሄደ በዛን ሰዓት ስጁድ ታደርጋለህ? የለም። ጉልበትህም አይነካም፣ እጅህም አይነካም፣ የሆነ ነገርም አይነካም። በቃ ስስት ብለን እንሰግዳለን። እኛ እንኳን የሚያስብ ማለት ነው። ተግባብተናል። ሐዲሱ ሙተፈቅ ላይ ቡኻሪ ሙስሊም የዘገቡት ሐዲስ ነው። ታዘዝኩ ብለዋል ነብዩ። ከታዘዙ ሶሉ ከማራይቱ ሙኒ ሶሊ ብለዋል ነብዩ። ታዘዋ ታዘናል ማለት ነው። ስለዚህ መስገድ አለብን በዚህ አይነት ነው። وعن ابن بحينة رضي الله تعالى عنه أن النبي صلى الله عليه وسلم أبو محمد عبد الله بن مالك الأزدي وبحينة اسم أمه أسلم قديما ابن بحينة مالك عيسى بن مريم እንዳለው ነው ማለት ነው። የእናቱ ስም ነው ቡሐይና የእናቱ ስም ነው እብነ ቡሐይና አቡ መሐመድ አብደላህ ብኑ ማሊክ ነው ስሙ የአባቱ ስም ማሊክ ነው አብደላህ ብኑ ቡሐይና ይባላል በእናት መሰየምም ችግር የለም ምክንያቱም አይከለከልም አይከለከልም ወላኪን ነሳብ ኢለል አብ ነው ወደ አባት ነው የሚሄደው ቢሆንም ችግር የለም ማለት ነው አን ነቢ ሰለላሁ ዐለይሂ ወሰለም ካን ነብዩ ዐለይሂ ሰላቱ ወሰላም ነበሩ ካነ ኢዛ ሰላ ነብዩ ሲሰግዱ ወሰጀደ ሱጁድ ሲያደርጉ ፈረጀ በይነ የደይ እጃቸውን ያራርቁት ነበር ይህንን እጃቸውን ማለት ነው ራቅ ነው የሚያደርጉት እንደዚህ አይደል እጃቸው ጋብተው ሳይሆን ራቅ ያደርጉታል እጃቸውን ያራርቁታል ሀታ የብዶ በያብ እብጢ ይሄ የብብታቸው ነጭ እስከሚታይ ድረስ ማለት ነው። ይሄ ብዛት ፀሐይ ስለማያገኘው ለአለሁ ራሱ ልብስ አለበሱ ማለትን ከዚህ እንረዳለን እና ይሄ እስከሚታይ ድረስ ለቀቅ ያደርጉት ነበር ሱጁድ ላይ ይሄንን ማለት ነው። ራቅ ራቅ ያደርጉትና በዚህ ትክክል ነው። ይሄንኛውን ያራርቁታል ማለት ይሄ ክፍተቱ እስከሚታይ በያቡ እዚህ በዚህ በኩል ያለ ሰው ይሄንን የብብታቸውን ነጭ ነው ያው ይሄንን ክፍል ማለት ነው። አውረት አይደለም ማለት ነው። ይታይ ነበር። እስከዚህ ድረስ ባይሆን ብቻውን ሲሰግድ ነው፣ ሙንፈሪድ ከሆነ ነው። መእሙም ከሆነ ግን ለዚህ የሚያደርግ ከሆነ ሌላ ረብሻ። እዚህ አዛ ማድረግ ደግሞ አስፈ በልካችን እዚሁ ስር እናደርገዋለን። ምንም እንኳን እንደዚህ ባናደርገውም የሆነ ያክል ክፍተት ይፈጠራል። ካልተመቸ ልታደርገው ትችላለህ፣ ችግር የለም። አዎ ወደ ቂብላ መቅጣጨት አለበት። አፍሩ ለመገኘት አፍሩ ለመገኘት እጅ ብቻ ይንቃ ወደ የትም ይሁን ችግር የለም። አይወዝ ዋጅብ አይደለም። እስትቅባል ልቅላ ዋጅብ አይደለም። ግን ወበአል የደይን ወበአል ከፈይን አለልአብ ግን ዋጅብ ነው። የሱጁድ አካል ማለት ነው። እንደዚህም አስቀምጠው እንደዚህም ችግር የለም። ዱሻባት ግን ዋናው ትልቁ ነገር እጅ መንካት ብቻ ነው የሚገኘው። እስቲቅባል ልቅብላ ቢኖር እስቲቅባል ልቅብላ ቢኖር ሀዛ ሆ አፍል ነቢዩ ዓለይሂ ሰላቱ ወሰላም የሰሩት ማለት ነው። አስሉ ለመገኘት ግን እንደዚህም ብታዞሩ እንደዚህም ብታዞሩ ችግር የለም። ዝቅ ባለ ልቅ ብላ መገኘቱ ግን ጥሩ ነው። እንጂ ፈረጀ በይነ የደይ በእጃቸው መካከል ያራርቃሉ፣ ከሰውነታቸው ትንሽ ራቅ ያደርጉታል ማለት ነው። ሀታ ይርዶ በያዱ ኢብጢ የኢብጣቸው የብብታቸው ንጻቱ እስከሚታይ ድረስ ሐዲሱ ሙተፈቅ አለኝ ነው። ስንት ነው አይደል? አይ ሴቶች ላይ ይለያል። ሴቶች ማገናኘት አለባቸው። ስጁድም ላይ ሆነ ምን ላይ የሰውነታቸው መገናኘት አለበት። አንደኛ ሐዲስም አለ ነብዩ عليه الصلاة والسلام ሁለቱም ሴቶች ሰግዶ አግኝተዋቸው ስጋቸውን ይህንኛውን እንትኑን አገናኘት ብለዋል። ወይንም ደግሞ ፉቃዎች ይህንን ያደረጉት የሴት ልጅ ሌላው ሶላት ተመሳሳይ ነው። ስጁድ ላይና ሩኩ ላይ ስጁድ በምታደርግበት ሰዓት ግን እጇ መውጣትና እንደዚህ መልቀቅ የለበትም ነው የሚሉት። ይህንኛው ሸፋ ስለሚወጣ እጇ እዚህ ጋር ከሆነ ሸፋ ያስታውቃል እና ይህንኛውንም ማራረቅ የለባትም። ቀደመይን ላይ እንዴት ነው የሚያደርገው? ስጁድ በሚያደርግበት ሰዓት ቀደመይን ላይ የሁለት ከኋላ ያሉት ማለት ነው። ይሄ እጅ ያራርቃል ብለናል፣ ወደ ቂብላ ይዞራሉ ብለናል። ይሄን አውቀናል። ቀደመይን እንዴት ነው የሚደረገው? ቀደመይን ቀድረ ሽብሪን እንደዚህ አራርቃቸው የሚላሉ ዑለማዎች ናቸው። እንደዚህ አራርቀው የሚላል እንደዚህ የዚህ ናቸው። አይ አንድ ላይ ጎን ለጎን ዝም ብሎ ያቁማቸውና እንደዚህ ያቁማቸው ስጁድ በሚያደርግበት ሰዓት ያደርግና ሁለቱም እኩል ይቆሙ ችግር የለም አገናኝቶ ማለት ነው። እንደውም ይሄንን ነው እንትን ያሉት ሰንሰኒን ይሄን መርተውታል። ለምን ሲሉ ነብዩ አለይሂ ሰላቱ ወሰለም ለሊት እየሰገዱ እያለ አንድ ቀን አኢሻ ጠፉብኝና ተፈልግ ሁለት ቀደማቸውን አንድ ላይ እንደዚህ ተከለው አገኘዋቸው አገኘኋቸዋለች። ይሄ ማለት በእጇ እየዳበተች በአንድ ላይ ነክታቸዋለች። በአንድ ላይ ነው ነካቸው እግራቸውን። ሁለት ቀደማቸውን ነው የሚለው ሐዲሱ። ከዚህ ላይ በመነሳት ማጠጋጋቱ ይሻላል የሚለውን አድርገዋል። ወላኪን ብታራርቀውም እንደዚህ ብዛት እኛ እያራረቅን ነው። ቀድረ ሽብሬን ብታገናኘውም ችግር የለም ሁሉም አለ ማለት ነው። በስተምባር ፕሮግራም አለ መሰለኝ ሴቶች ይበቃና አዳው ቢላሂ አሰላሙ አለይኩም ወራህመቱላሂ